طيب نجمر ان شاء الله ስምንት መቶ ዘጠና ስድስት መስሎ ነበር የምንነሳው ይህን እናንተ 95 ጽፋችኋል على اي حال <clears throat> الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين مستمعي الكرام نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب النكاح في باب الصداق او في باب المهر آه، رقم الحديث 896 896 ነው حديث لا ነው ማስተውሰው ማለት ነው የሚቀራ سوف ፈለተፈደል مشكورا كم تاوقو بتنسو እንግዲህ بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وعن علقمة أن وعن علقمة بن مسعود رضي الله تعالى عنه أنه سئل عن رجل تزوج امرأة ولم يخرج لها صدقا ولم يدخل بها حتى مات فقال ابن مسعود لها مثل صدق نسائها لا وكسه ولا شطط عليها عدة ولها الميراث فقام معقول بن, بن سنان الأش... الأشجائي وقال قضى رسول الله صلى الله عليه وسلم في بر... في بروعة بنت واشق امرأة منا مثل ما قضيت ففرح بها ابن مسعود رضي الله تعالى عنه رواه أحمد الأربعة وصححه, وصححه الترمذي وحسنه جماعة طيب بارك الله فيك وعن علقمة عن ابن مسعود رضي الله عنهما أنه سئل عن رجل تزوج امرأة ولم يفرض لها صداقه ولم يدخل بها حتى مات فقال ابن مسعود رضي الله عنه لها مثل صداق نسائها لا وكس ولا شطط وعليها العشر ولها الميراث فقام معقل بن سنان الأشجعي فقال قضى رسول الله صلى الله عليه وسلم في بروعه بنت واشق امرأة منا مثل ما قضيت ففرح بها ابن مسعود رضي الله عنه وارضاه رواه احمد والاربعه وصححه الترمذي وجماعه بروعه طيب علقما ከብኑ መስዑድ ነው ابن መስዑድ እንዳትሩት አልቀማ ተማሪ ነው ابن መስዑድ ሼክ ናቸው እንጂ ልጅና አባት አይደሉም وعن علقمه عن ابن مسعود ነው انه እርሳቸው ሱኢለ ተጠየቁ አብዱላህ ኢብኑ መስዑድ ፈትዋ ተጠየቁ ምን ተብለው አረጁሊን ስለሆነ ሰውዬ ተዘወጀ ምራአተን ሴት ያገባ የሆነ ዘወጀ امرأة የሆነ ሴት አገባና ወለም يفرض لها صداقه መህር ይሄን ያህል ከፍላለሁ ብሎ ቃል አልገባም ኒካህ ግን አሰረ የሚያሳዝነው ደግሞ ወለም يدخل بها حتى مات አብረው ሳይተኙ ሰውየው ሞተ አሁን ሁለት ነገር ነው የመጣው አንድ ኒካህ አስሮ ሳይገናኛት ሞተ ሰውየው ሁለተኛ ሲያገባት 3000 4000 ብሎ መህሩን ይሄን ያክል አላለም ሁለቱም አዲስ ለሷሃቦች ክስተቱ አዲስ ሆነባቸው ፈቷ ወደ ማመጣ ወደ አብዱላህ ኢብኑ መስዑድ ዓሊም የሆነ ሰው መቼም ያስተውላል ቁርአኖችን አሐዲሶችን እስቲምባጥ ያደርግና ከቀይ ከግራይቶ የሆነ ህግ ይሰጣለው ግልጽ እኮ ሶሪ ሐዲስ ባያገኝ ወደ አንዱ አስታኮ ፈቷ ይሰጣል በዚያ መሰረት አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ፈትዋ ሰጡ ሁክም በየኑ ለሃሉ ለዚች ባሏ ለሞተባት ሳይገናኛት መርም ሳይወሰንላት ለሞተው ሚስሉ ሶዳቅ ንሳይሃ እንደማንኛውም አቻዎቿ እንደማንኛውም ሴቶች ይከፈላታል ስንት ነው የሚከፈላቸው አሁን ላይ ሁለት ሺህ ሪያል አንድ ሺህ አላየሃል አቻዎቿ 2000 ሪያል ከፈላቸዋል ከተባለ ለዚህችም ሴትዮ ከሟች ባሏ መህር ይከፈላታል ስንት 2000 5000 እንደዛ ዋጋታችሁ ከሆነ 5000 ከሆነ እንደዛ 5000 ከፈላታል ማለት ነው طيب ላወክሰ ወላ ሸጠጦ አሉ ወክስ የሚባል ነገር የለም ሸጠጥ የለም ነው ወክስ ማለት ማጉደል ማለት ነው ላኑቅሳን ማለት ነው ካቻዎቿ ዝቅ ማለት የለም መውረድ የለም መቀነስ የለም ከመሰሎች ሴቶች አይቀነስባትም ወላ ሸጠጦ ማለት ደግሞ ላጀውረ ማለት ነው መበደልም የለም ወላቶች ጥጥ ይደለ ማለት ባልየውን ከጓደኞቿ በላይ ጨምር ተብሎ ደግሞ ወስነ ስላላገባሃት መህሬን ያክል ስላላልክ ይሄን ያህል መክፈል አለበት ተብሎ ጫና እንደገባው ጣው አይባልም ሁለቱንም ያልጎዳ ፍትሃዊ ፍርድ ነው የሚፈረደው በማለት አብዱላህ ኢብኑ መስዑድ ፈሰጡ ነው ቀጠሉና ስለ ዒዳ ጉዳይ አንድ ሴት ለምሳሌ ዛሬ ተጋብተው ነገ ቢፋቱ ሳይገናኙ እዳለ የለም በመታቆት እስካሁን በተማራችሁት ነገውኑ ሌላ ባል ማግባት ይችላል ከፈታት ነገውኑ ማግባ ጧት ፈቷት ማታ ማግባት ትችላለህ ስላልተገናኙ መህረ እንትን የለባትም እዳ የለባትም ግን አሁን ባሏ የሞተች ሴትዮ ከዚህ ትለያለች በደንብ ይዩት አብዱላህ ኢብኑ መስዑድ በራሳቸው ኢጅቲሃድ ነው ፈትዋ የሰጡት ግን ትክክል የተናገሩት وعليها العده አሉ ባባ የሞተባት ሴት ሳይገናኘት ባባ የሞተባት ሴት ዒዳ ትቆጥራለች አሉ ወላ ሀል ሚራስ አሉ ውርስም አላት አሉ በኒካህ ነው የሞተው ትናንት አግብቷት ቀለበት አስሮ ኒካህ አስሮ ዛሬ ሞተ ሰው የቤት እኮ ሳያመጣ አብረውም ሳያድሩ ለምን የዓለሙ ሀብታም አይሆንም ተወርሰዋለች ነው فقام ማዕቂል ኢብኑ ሲናን እሳቸው የፈቷ እንደሰጡ ማዕቂል ኢብኑ ሲናን የሚባለው ሱሐቢ ቆመና ድጋፍ ሊሰጣቸው ነው ማዕቂል ኢብኑ ሲናን አልአሽጃዒ የሚባለው فقال قضى رسول الله صلى الله عليه وسلم ይሄን ፍርድ እኮ ነብያችን ፈርደውታል አላቸው ልክ አንቱ እንዲያልኩት መቼ في بروا بنت واشق بروا ባውን በከስራን በዋት በርዋ ብያም በለቅድም في بروا بنت واشق بروا بنت واشق የምትባለው ሴትዮ ባባ ሞተባት አጋጣሚ ሳይገናኙ ማለት ነው ለሷ ዒዳ አለብሽ ብለው ፈርደዋል ውርስ ግን አለሽ ብለዋታል طيب ነብዩ ሰለላሁ ዐለይሂ ወሰለም በዚህ አይነት ፍርድ ፈርደዋል አንቱ አሁን ባሏ የሞተባት ሴት ሳይገናኛት መርም ሳይወስድላት የሞተባት ሴት ከባሏ ተወርሳለይ ኢዳ ትቆጥራለይ ለአቻዎቿ የሚከፈል መህር ይከፈላታል ባልኩት መሰረት ነብያችን ፈርደዋል ሲል ማይክል ኢብኑ ሲናን አላስጀዩ ነገራቸው ይሄን ሲላቸው በጣም ደስ አላቸው አብዱላህ ኢብኑ መስዑድ ተደሰቱ በዚህ ነበር ፈትዋ የሰጡት አሁን ልክ መጣላቸው ማስረጃ አገኙ በጣም ተደሰቱ ነው رواه احمد والاربعه وصححه الترمذي وجماعه امام احمد ዘግቦታል አራቱም ዘግበውታል ተርሚዚ ጥሩ ሲሉም እንደም አሞካሽተውታል እንዲሁም ሌሎች በርካታ ሰዎች ነው ሚለን ስለዚህ ከዚህ ሐዲስ የምንወስደው ዋናው ቁም ነገር አንድ ባል መህር ሳይከፍል ማግባት ይችላል ብዙ ጊዜ ፈቷ የሚጠይቁ ሴቶች እዚህ ጋር ነው መህር አልከፈለምና ኒካህ ነው ወይ ያሉ ይደነግጣሉ ችግሩ ከጋብቻ በፊት የምትሉት ነገር ያስቸገረን እንጂ መህር መከፈል አለመከፈሉ ያው እናንተ ካልከሰራችሁ በቀር ሌላ ችግር የለውም በሸሪያው በኩል ቢቀር ሱና ነው የሚቀረው እሱም ብዙ ቅጣት የሚያመጣ አይደለም ነገር ግን ባሏ የሞተባት ሴት ሳይገናኝ ከሞተ ባሎቻቸው የሞቱባቸው ሴቶች አራት ወር ከአስር ቀን መቀመጥ እዳ መቁጠር አለባቸው የሚለው ቁርአን አም ነው ለተገናኛቸውም ላልተገናኙም ጥቅል አነጋገር ስለሆነ ይችንም ያካትታልና ነው طيب بروا بكسر الباء وسكون الراء بروا بنت واشق من اشجع ابن ريث ابن غطفان ابن سعد بن قيس طيب لا جناح عليكم ان طلقتم النساء ما لم تمسوهن او تفرضوا لهن فريضه በእናንተ ላይ ምንም ችግር የለውም ሴቶችን ባልነካችኋቸው ጊዜ ወይም ደግሞ ይሄን ያህል ብላችሁ መህር ሳሰጧቸው ፍቺ ቢፈጠር ችግር የለውም ይላል ቁርአን ላይ بان تاذن المراه لوليها يزوجها بلا مهر እኔ መህር እንዳትቀበል ዝም ብለህ ዳረኝ አለችው ሊድራት ይችላል ወይም ደግሞ ወልዩ የሆነው ሰውዬ እንዲሁ ሊድራት ይችላል በጥቅሉ ማለት ነው وبما انه قد حصل عقد النكاح فاذا توفي زوجها فعليها عده الوفاه ኒካሁ እስከተገኘ ድረስ በኒካህ ላይ ያለች ባሏ ከሞተ የሟች ዒዳ ይኖርባታል ኢህዳር የሚባል ደግሞ ያው ቅባት ምናምን ኩል ምናምን አለመቀባበት አለመኳኳል ይኖርባታል መገናኘት ባይገኝም አንድ ክፍል እንኳን ባይገቡ ራሱ በርቀት ንካው ቢታሰር ማለት ነው ወላህል ሚራሱ لانها زوجة بعصمه زوجها በባሏ ስር ያለች ክልል በባሏ ክልል ውስጥ ያለች ስለሆነች የግድ ነው ومن مات من الزوجين قبل الاصابه والخلوه وفرض وفرض مهر المثل ورثه الاخر ይላሉ በፊቅሁም ማለት ነው من مات من الزوجين قبل الاصابه والخلوه وفرض مهر المثل ورثه الاخر لان ترك تسميه الصدق لا يقدح في صحه النكاح ይሄን ያለው መህራቸው አለመባሉ ኒካሁን አያበላሽም ግን ይሄን ያህል ካልተባለ በማን ቃል ይስማሙ እሷ ይሄን ያህል ትላለች እሱ ይሄን ያህል ያዋራ ጭቅጭቅ ነው ለዛ መሪያነቱ አቻዎቿ በስንት አገቡ ተብሎ ይታይና በዛ ይሰጣታል ነው ኒካሁ ላይ ምንም ችግር የለውም ኢንሻአላህ ግን መህር የሚባለው ነገር መኖር እንዳለበት ያሳያል ኒካሁ አይበላሽ እንጂ የኛ ጥሎሽ ጥላለሁ ሳይል እንኳን ቢያገባት ጥሎሽ የማይቀር መሆኑን ቢያንስም እንደው ሲዋክም ቢሆን መፋቂያም ቢሆን ያለዚህ ነው ያላ ቀጥሉ وعن جابر بن عبد الله رضي الله عنهما أن النبي صلى الله عليه وسلم قال من أعطى في صداق امرأة سويقا أو تمرا فقد استحل أخرجه أبو داود وأشار إلى ترجيح وقفه وعن جابر بن عبد الله رضي الله عنهما أن النبي صلى الله عليه وسلم قال من أعطى في صداق امرأة سويقا أو تمرا فقد استحل أخرجه أبو داود وأشار إلى ترجيح وقفه جابر بن عبد الله ታዋቂው ታላቁ ሱሐቢ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ተናግረዋል ይለናል من اعطى የሰጠ في صداق امراه ما في مهر امراه ማን ነው በሴት መህር ላይ የሰጠ ሰዊቀን ዱቄት ማለት ነው አው ተምረን ወይም ተምር የሰጠ እሺ فقد استحل فقد استحل ያው ሊያገባት የፈለጋትን ሴት ለመገናኘት ሐላል የሚያደርገውን ነገር ፈጽሟል ማለት ይቻላል በማለት ተናግረዋል استحل يستحل استحلالا اتخذه حلالا ያው ያንን ነገር ሐላል አድርጎታል ማለት ነው حرام የነበረውን አካል አሁን ሐላል አድርጎታል ያው መቀጠል ይችላል በሐላልነቱ ነው ሐዲሱ እዚህ ጋር የሚያመለክተው ምንድነው አነ ሰዳቀ ለይሰ ሩክንን አሳስየ في عقد النكاح ኒካሁ ዋና መሰረት ላይ መህር ማስቀመጡ ሸርጥ አይደለም ማዕዘን አይደለም وليس عوضا مقصودا لذاته የመህሩ መገኘት የፈርጁ ወይም ደግሞ የሰትየዋ ልዋጭ አይደለም ለዛቲህ አይደለም እንግዳ ምንድነው ተክሪማ ነው ለሴቶች የሚደረግ ከበሬታ ነው የማ ሚስቱን የማክበሩ ምልክት እንጂ ከኒካሁ ዋና መሰረት ተደርጎ የሚያዝ ነገር ረምዝያ ነገር አይደለም ባል ለሚስቱ እንደ ስጦታ እንደ ሀዲያ የሚያቀርበው ነገር ነው ቀልቧን ለመሸፈን ወይም ቀልቧን ለመጠገን የሚደረግ ነገር ነው እንዲሁ ዝም ብሎ ከመጣ ይቺ ሴት ይሄንን ሰው ለበቃ ያቀርበኛል ይወደኛል ያፈቅረኛል ለማለት የሚያስችላት ነገር የለም ጥሎሹን በደንብ በተለዳጎስ ስጦታ ከሰጠ በጣም ነው እንደወደዳት የሚያመለክተው ስጦታው ትልቅ ስጦታ አድርጎ ይታያል ነው ዙሮ ዙሮ ያመጡ ጎጆ ላቃና ወይም ደግሞ እሷን ህይወቷ ሊለውጣ ሳይሆን የሰውየው ለሷ ያለውን ከበሬታ ከጋብቻው መጀመሪያ ላይ የሚያሳይ ነው መጀመሪያ ላይ እንደዚህ ሆነ ወደፊትማ የበለጠ ይሆናል ያስብላል እሺ لذا جاز ان تكون هذه الاشياء واليسير صداقا ትንሽ ነገር ብትሆን ራሱ የተባለው ለዚህ ነው ትልቅ ነገር መክፈል ያቃተው ሰው ትንሽ ነገር ቢወጋ ብቻ ላይ እንደው 50 ብር 100 ብር ቢሆን መስጠቱ አስፈላጊ ነው ይላሉ ግን ሸሪዓችን ደስ የሚለው ነገር የወንድንም መብት ጠብቆ እንዳይበደል ከአቅሙ በላይ እንዳይሆንበት ሴቷም ዝም ብላ እንደው ራሷን ዝቅ አድርጋ ሙሉ በሙሉ ትግባ ላለማለትም ሁለቱን የሚያመቻች ነገር ጋብቻን ለጋብቻ ማነቆ የሚሆን ነገር እና እንቅፋት የሚሆን ነገሮችን ሸሪዓችን ያነሳ መሆኑን የሚያሳየው ምክንያቱም ጋብቻ አንደኛ ለሁለቱም ደስታ ነው እርካታ ነው ሁለተኛ ሐራም የነበረው ሐላል የሚያደርግ ነገር ነው ዝርያ ቤተሰብን የሚያመጣ ነው ህይወትን ያማረ ለየት ያለ ህይወት የሚያመጣ ነው ሰዎችን በዝምድና የሚያስተሳሰር ነው ከተዛመደ ተሳቀረ እያላችሁ አይደል በጣም ነው የሚያዛምደው ይሄ ስላለበት እዚህ ነገር ላይ ማነቆ ማድረግ አይፈልግም ሸሪያው ነው ብታንስም ይክፈል የተባለው ለዛ ነው የሚከፈለው ነገር ደግሞ ግድ ብርና ወርቅ ብቻ አይደለም ብርም ወርቅም ልብስም ቁርአንም ልዩ ስጦታ ማንኛውም ነገር ሊያስደስት የሚችል ነገር ቁም ነገር የሚሰጠው ነገር ሁሉ መህር ሊሆን ይችላል ነው ቀጥሉ وعن عبد الله بن عامر بن ربيعة عن أبيه عن النبي صلى الله عليه وسلم أجاز نكاح امرأة على مع لين أخرجه الترمذي وصححه وخولف من ذلك وعن عبد الله بن عامر بن ربيعة عن أبيه رضي الله عنهما أن النبي صلى الله عليه وسلم أجاز نكاح امرأة على نعلين أخرجه الترمذي وصححه وخولف في ذلك طيب آه عبد الله بن عامر ነው ከአባቱ ከአሚር ዙር የሚያወራው عن ابيه مات كعامر ከአባቱ ከአሚር ምን አለ ان النبي صلى الله عليه وسلم يا الله መልእክተኛ ነብያችን አጃዘ ፈቅደዋል አለ አብቅተዋል ኒካህ አምራአቲን የሴትዮ ኒካህ ብቁ ነው ብለው አስምረውበታል በምን ያገባቸው ምን መህር ተከፍሏት አላና አለይኒ ሁለት ጫማ ተሰጥቶ ስጦታ ሀዲያ ወይም መህር ኒካሁ ይበቃል ብለዋል ነው የሚለው ሐዲሱን ትርሚዚ ዘግቦታል ወሰሐሐው ጥሩ ምስል አስምሮበታል ሐዲሱን ጥሩ አስመረውበታል ነገር ግን ወኹሊፈ في ذلك ሐዲሱን ሷሂህ በማለቱ ተቀባይነት አላገኘም ተነቅፏል ከነቀፉት ሰዎች መካከል ኢማሙ البخاري ናቸው وممن خالف في الحكم على صحته البخاري رحمه الله عم ابن معين ابن معين የሚባል ታዋቂ ዓሊም ነው ሐዲስን ሰሂህ ضعيف የማለት ችሎታ ያለው ሰው ነው فقال فيه عاصم بن عبيد الله ضعيف ብሏል عاصم بن عبيد الله የሚባል ሰው አለ በሰነዱ ላይ ሐዲሱ ደካማ ነው ብሏል ابن حبان فاحش الخطأ فترك ብሏል ይሄ عاصم بن عبيد الله የተባለው በጣም ስተቱ በጣም የሚዘገንን ስተት ስለሚናገር ተቀባይነት የለውም ሰዎች ከሱ ይዞ ማውራትን ተተዋል አለ አንዳንዶች እንደም ሐዲስ ሙንከርም ብለውታል ይሄ ማለት በሁለት ጫማ ኒካህ እንዲታሰር ፈቅደው አጋብተዋል የሚለውን ነገር ሰነዱ ዘገባው ትክክል አይደለም ለማለት ነው አይሰማም እንዴ ትክክል አይደለም ለማለት ነው እንጂ በሁለት ጫማ ማግባት አሁንም ይቻላል ሁክሙ አይደለም ችግሩ የሰነዱ ጉዳይ ነው ሁለት ጫማ ማለት ምንድነው ሲነግረኛል የአንድ ሰው ጫማ ማለት ነው ሁለት ሰው ጫማ ማለት ነው ሁለት ጫማ እና ጫማ ሲባል አንድ ጫማ ይሆናል እንዴ አንድ ጫማ መጨረሻ አይቻልም ሁለት ጫማ ማለት ያው አንድ ሰው ሊለብሰው የሚችለው ጫማ ማለት ነው እኔ የምረዳው እንደዛ ነው እሺ ቀጥሉ وعن سهل وعن سهل ابن سعد رضي الله تعالى عنهما قال زوج النبي صلى الله عليه وسلم رجلا أمة بقاتم من حديد أخرجه الحاكم وهو وهو طرف من الحديث أول المتقدم في أوائل النكاح طيب إيه طرق وعن سهل بن سعد رضي الله عنه قال زوج النبي صلى الله عليه وسلم رجلا امرأة بخاتم من حديد أخرجه الحاكم وهو طرف من الحديث الصحيح الطويل المتقدم في اوائل كتاب النكاح كتاب النكاح መጀመሪያው አካባቢ ላይ ያሳለፍነው ረጅም ሐዲስ ነበረ ብዙ ቂሶ አለው ካልፈለኩ አለኔ ዳሩኝ ያለው ሰውዬ ማለት ነው ስለዚህ መጨረሻ ላይ እንደው ቢያንስ ቢያንስ እንደው ኻተመ ምን ሐዲስ ፈልግ ብለውት ያችን ማጣው ብሎ ያው ቁርአን አግራት በማለት ያጋቡ ሰውዬ ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የብረት ቀለበት ይዞ ቢመጣ ኑሮ በዛም ሊያጋቡት ነበር ማለት ነው ዘወጀ ነብዩ ማለት ያው እንዲያጋቡ ይወሰዳል እሱ ግን አጣው ነው ያለው እሱ እንኳን መፈልግና ለዳርህ ነው ያሉት ያው አጋብተዋል ማለት ይቻላል ለዚያ ነው ረጁ ዘወጀ ነብዩ ረጁለ ሰውየን ወንድን امرأة የሆነ ሴት ዳሩት ማለት ነው በምን ምን ከፍሮ ቢኻተም من حديث ان هذا الحديث طرف من الحديث الطويل المتقدم في اوائل النكاح فالحديث في صحيحين بخاري مسلم ያለ ሐዲስ ነው ولكن لم يتم تزويجه صلى الله عليه وسلم አዎ በደንብ ያዙ ይሄን ሐዲስ አላጋቡትም በቀለበት አላጋቡትም ያንን ሰውዬ አላጋቡትም ባይሆን አምጣ ካገኘህ ብለውት ነበረ ቢያመጣ ሊያጋቡ ስለነበረ እንዲያደረጉ ተቆጥሮ ነው ስለዚህ አምጣና መህር ክፈል ማለታቸው ቢያመጣ ከፍሎ ማግባት እንደሚችል ያመለክታልና እንዲያጋቡት መውሰዱ ችግር የለውም ነው የምንለው እንጂ አሁን ዘወጀ ነብዩ ከማለት ካነ ረሱላህ قال رجل ጅብ كذا ከዩዘውጀከህ እንድናጋባ እንዲያለ አንጣ ብለውታልና ነበር መባል ነበረበት ግን ቀጥታ እንዲያጋቡት አድርጎ ያው መጨረሻ ስላጋቡት በቁርአንም ቢሆን በዚህ እንዲያጋቡት አድርጎ ዘግቦታል ያው ሐዲሱን ካስተዋላችሁት ማነው ዝሩዞ ችግር የለበትም ነው የብረት ቀለበት መህር ሊሆን ይችላል ነው ግድ ወርቅ ያላችሁ እንዲያትው وعن علي رضي الله عنه قال لا يكون المهر أقل من عشرة دراهم أخرجه الدار قطني موثوقا وفي سنته مقال ايش يوم يوم لنا وعن علي رضي الله عنه قال لا يكون المهر أقل من عشرة دراهم አልይ ናቸው መህር ጥሎሽ የሚባል ነገር ከአስር ብር በታች ወይ ንቅንቅ እያሉ ነው አይሆንም ከፍ ያለ ነገር መሰጠት አለበት አለዛ መጨረሻው አስር መሆን አለበት እንጂ ከዛ በታች መህር ብሎ እንደውጃ አይዘረጋም እያለ ነው እየደገፋችሁ እንትን እያለ አላቀም እንግዲህ አስር ብር ምን አላት ያው ሲዋክ ማለት ነው اخرجه الدارقطني موقوفا حادث موقوف نو علي ላይ ማለት ነው እንደውም وفي سنده مقال እስከ علي ባለው ዘገባ ራሱ ንግርት አለበት ማለት የጥሩ አይደለም የደህና አይደለም ዘገባው የሚባል ነገር አለው ነው ያማለ ይማለ መህር አልተወሰነም ብለናል መህር መነሻውም መድረሻውም አልተወሰነም ስለዚህ የሁለቱ ስምምነት ይወስነዋል አነስ ማረጉ ግን በረካለው ብለናል እንጂ ገደብ የለውም አሁን አለ እየገደቡት ነው ሐዲሱ ሷይ ቢሆን ኑሮ እሺ ግን አይደለም ሐነፊያው መዝሐብም ይሄን ይዞ ሄዶ ከአስር ብር በታች መህር የለም የሚል ነገር አላቸው ያው ማስረጃው ዝሮ ዝሮ ሷይ አይደለ ማዕናውን ካወቅነው በኋላ ወደ ሷይ ወታ እንሄዳለን ችግር የለውም ነው ሐነፊዮች وهو حجة بالتضافر والشواهد እያሉ ያስቀምጣሉ ثم نقل عن شيء ثم نقل عن شيخ الحافظ ابن حجر باسناد اخر انه حسن اسناد ابن حجر ሰነድን ጥሩ ነው ብሎታል ብለው ለመደጋገፍ ሞክረዋል ሐነፊዮቹ ገደብ የለውም የሚለው ምንወስደውኛ የመህር ገደብ የለውም ከአስር ብር በታች ሚነስ ቁርአን ያቅራት ትምህርት ያስተምራት መህር ሊሆን ይችላል እንጂ ገደብ የለም ነው quatro وعن عقبة ابن عمير رضي الله تعالى عنه قال قال رسول الله صلى الله عليه وسلم خير الكتاب أيسره أخرجه أبو داود وصححه الحاكم طيب وعن عقبة بن عامر رضي الله عنه قال قال رسول الله صلى الله عليه وسلم خير الصداق ايسره اخرجه ابو داود وصححه الحاكم عقبة ابن عامر قال رسول الله ነው የሚለው የአላህ መልእክተኛ እንዲህ ብለዋል خير الصداق خير المهر የመህር በጠቃሚውና በላጩ አይሰሩሁ ቀለል ያለው ነው የተካበደው አይደለም ቀለል ያለው መህር ኸይር ነው ጠቃሚ ነው በረካ አለው እሱም ቀለል ብሎት ይሰጣል እሷም ብዙ ሰጥቶኛል ብላ ብዙ ሳትሸማቀቅ ውለት አለብኝ ሳትል ቀለል አጋ ታይዋለ በዚህ መካከል ኸይር ይፈጠራል በረካ ይመጣል ከቁም ነገር እንጂ ከገንዘብ መብዛት ማነስ አይደለም የገንዘብ ብዛት ደስታን አይሰጥም የገንዘብ መጥፋትም ማነስም ችግር አያመጣም አብሽሩ አላየሃል ጋብቻ ላይ ላቡደ ፊ ኒካህ ሚን ሰዳቂ ወይን ቀለ ብታንስ እንኳን ትንሽ ነገር ያድርግ ነው ምንለው ليكون هديه للزوجه وتحفه تقدم لها عند الدخول عليها እንደ ወለ ጉያዋ ሲገባ ስጦታ አንቺ ሚላት የሚያጎርሳት ነገር አስፈላጊ ስለሆነ ብታንስም ይስጣት አነ ሻሪዕ አልሐኪም የተሸወ ፊል አቅድ ኒካህ ሸሪዓችን አቅዱ ኒካሁ እንዲሳካ ነው በዛ መዝህም እየደጋገፈ ያለው እንቅፋቶችን አቅልሏቸው መህርን አታካብዱ የሚፈለገው ቆንጆ አላማ እንዲሳካ ሁለቱም ከሐራም ተጠብቀው በሐላል እንዲደሰቱ ተዳራቸውን በሰላም እንዲመሩ ልጆችን እንዲወልዱ ወዘተ ማለት ነው ድህነት ጋብቻን የሚያግት የሚከለክል አድርጎ መታየት የለበትም ከጋብቻ አይከለክልም ባል የሆነ ሰው ለባለቤቱ ትንሽ ነገር ቢሆን ሰጥቶ ወደ ጋብቻ መግባት አለበት وعلى الزوجه واوليائها በሚስትና በቤተሰቦቿ ላይ አን يقبلوا ما يقدم اليهم ከባል በኩል የሚሰነዘረውን መቀበል ነው ያለባቸው እንጂ فليس القصد من الزواج التجاره والمساومه ጨምር በለው ጨምር በላት የሚባል ነገር የለም መከራከሪያና ሙሳወማ ይሄን ይሄን እየተባባሉ የሚከራከሩበት ቦታ አይደለም ዋናው ነገር ተሮ ብለው በቀላል ነገር የሚገናኙበት መንገድ ነው መፈለግ ያለበት ነው ላ በማን በመህር ላይ ድንበር አትለፉ የሚለው ዑመር ኢብኑ ኸጣብ በጣም አታጋኑ ብለው ተናግረው ነበር መህር ማካበድ ለሴት ልጅ መክሩማ ቢሆን ኑሮ ወይም አላህ ዘንድ ተቅዋ አላህን መፍራት ቢሆን ኑሮ ነብዩ ሰለላሁ ዐለይሂ ወሰለም ከሁላችሁም ይበልጡ ነበር በዚህ ጉዳይ ላይ እሳቸው ከፍተኛው መህር ይከፍሉ ነበረ ነገር ግን ما اصدق امراه من نسائه ولا اصدق امراه من بناته اكثر من 12 اوقيه ያለው ማለት ነው ሼኹ አልባኒ ሐዲስ ሰሂህ ነው ብለውታል ሼክ አህመድ ሻኪርም እንደዚህ ሰው ነው ብለውታል እዚህ ጋር እንደሚወራ ቂሷ አለ ይሄን ሲናገሩ ዑመር የሆነ ሴት መጣችና ምን እያልክ ነው ዑመር ምን እያልክ ነው ያሚር ሙእሚኒን ብላ ተቃወመቻቸው የሚል ነገር አለ የሆነ የቁርአን አንቀጽ ቀራችና ይሄም አላህ ይሄም ብሎ እያለ አንተ ደግሞ ምህረት አታካብዱ ከምትከለክለው ለምንድን ነው አለቻቸውና ራሳቸውን ይዘው ሴትየቱ ዑመርን አሸነፈችው ብለው ተናገሩ የሚል ዘገባ አለ ይሄ ትክክል አይደለም ብለዋል የቂሶው ሰነድ የተበጣጠሰ ነው ብለዋል طيب ቀጥሉ وعن عائشة رضي الله تعالى عنها أن عمر عمرة بنت جون تعوذت من رسول الله صلى الله عليه وسلم حين أدخلت عليه تعني لما تزوجها فقال لقد عدت بمعاذ فطلقها وأمر أسامة فمتعها بثلاثة أثواب أخرجه ابن ابن ماجه وفيه إسناده راويه متروك متروك وأصله وأصل القصة في الصحيح من حديث ابن أسيد السيدي السائد وعن عائشة رضي الله عنها أن عمرة بنت الجون تعوذت من رسول الله صلى الله عليه وسلم حين أدخلت عليه تعني لما تزوجها فقال لقد عذت بمعاذ فطلقها وأمر أسامة يمتعها بثلاثة أثواب أخرجه ابن ماجه وفي إسناده راو متروك وأصل القصة في الصحيح من حديث أبي أسيد الساعدي من حديث أبي أسيد አሳዒዲ ተብሎ ይነበብ አይሻ ረዲየላሁ ዐንሃ ስራዋን አላህ ይወደድላትና አምራ ቢንቱል ጀውን የምትባል ሴት ነበረች ነብዩ ሰለላሁ ዐለይሂ ወሰለም ኒካህ ያሰሩላት ወይም ያገቧት ማለት ነው ያው ኒካህ ታስራ ስትመጣ ያው ማደሪያ ቦታ አለ አይደል ወደዛ ቦታ ስትጠጋ አንዳንድ ሰዎች መክረዋት ነው ይባላል መካሪ መስለው ትዳር የሚያፈርሱ ሰዎች አሉ እና ጠጋ ስሉሽ አውዙ ቢላህ ባያቸው ይሄን ይወዳሉ ብለዋታል አሉ እና ጠጋ ሲሉ ተዓወደት من رسول الله صلى الله عليه وسلم اعوذ بالله من الشيطان الرجيم አለች መሰለኝ حين ادخلت عليه ማሳቸው አሉበት ክፍል ሲያስገቧት ማለት ነው መቼ ያኒ ታኒ ማለት ነው የፈለገችው እያለ ነው ለማ ተዘወጀሃ አምራ ቢንቱል ጀውንን ባገባት ጊዜ ከነብያችን በአላህ ተጠበቀች አውዙ ሚንከ ቢላህ አለቻቸው ከራሳ ከነብዩ ኮነ ተጠበቀችው አዑዙ ቢላህ ሚነ ሸይጣን ሳይሆን አዑዙ ቢላህ ሚንከ ነው ይሄን ስትላቸው በይ ወደዛ ቀጥ ያሏት فقال لقد عث بمعاذ ባላህማ ሲዓድ አድርገሽ አልደፍርሽም ወዳንቻ አልመጣም አዑዙ ቢላሂ ሚንከ ብለሽ ከኔ ባላህ ነው የተጠበቅሽው ባላህ ተጠብቀሽ ይሄን አጥር ሰብር ያልመጣም ማለታቸው ነው አላህም ከምን በላይ አከብረዋለሁ ልታከብሩ ይገባሻል ያለው መፍትሄው መፋታት ብቻ ነው ፈጠለቀሃ ፈቷት ወአመረ ኡሳመተ ኡሳማ ኢብኑ ዘይድን አዘዙት ዩመቲሃን ማለት ያው የሆነ ነገር እንዲሰጣት አንድ ባል አንድ ሲፈታ ሙታ የሚባል የሚሰጥ ነገር አለ ስጦታ ነገር ማለት ነው የመሸኛ ማስተዛዘኛ ነበረው ዩመቲሃ ማስተዛዘኛ እንዲሰጣት ቢሰላሰቲ አትዋብ ሶስት ልብሶችን ቀሚስ ሻርብና ነጠላ ነበር ሆነ እንጃ እንግዲህ ሶስት ልብስ ነው ብቻ እሱን ሰጣት ሄደች ነው አخرجه ابن ماجه ابن ماجه ዘግቦታል وفي ዘገባው ላይ ራዊን ዘጋቢ አለ ምን አይነት ዘጋቢ ይሆን መትሩኩን ያወራውን ሐዲስ የማይቀበሉስ የማይይዙለት የሆነ ሰው አለበት እያለ ነው ግን ዋስሉ ቂሶቲ ይሄ የኢብኑ ማጀህ ዘገባ እንደዚህ መትሩክ ሰው አለበት እንበል እንጂ የታሪኩ መሰረቱ في الصحيح صحيح حديث ላይ የሚገኝ ነው ቡኻሪ ላይ የሚገኝ ሐዲስ ነው من حديث ابي اسيد الساعدي ابو سعيد الساعدي في صحيح البخاري ታሪኩን ይሄን ታሪክ ዘግቦታል ያ ታሪኩ ስተት አይደለም ውሸት አይደለም ኢብኑ ማጀ የዘገበበት ዘገባ ግን መትሩክ ሰው ስላለበት ሐዲሱ ምን ይሆናል ያው ከሙንከር ወይም ለሚሆነው መተው ነው ያለበት ነው ዙሮ ዙሮ ግን ሌላ የሚደግፈው ሰው ስላለ የሚወርቅ አልሆነም ማለት ነው አምራ ቢንቱ الجون አምራ ቢንቱ የዚድ ابن الجون الكلابيه عذت بمعاذ التجأت واعتصمت بملجئ መጠጋት ወዳለብሽ አካል ተጠግተሻል ተጠብቀሻል ማን ነው ወሁ አላሁ እንግዲህ አንድ ባል አንድ ሴት አምጥቶ በህጅ ሲላት ቀልቧ እንዳይሰበር ሃዲያ መስጠት ጥሩ ነው ነው طيب እና ኡሳማ ሰጣት ነው ففي الحديث دليل على مشروعيه تمتيع المراه المطلقه የምትፈታን ሴት ቀልቧ እንዳይሰበር የሆነ ነገር ይሰጣል ነው እኛውን ገንዘቧን እየቀሙ እያባረሩ ነው ያገባ ነው አላቅም ገንዘብሽን እሱን ጥለሽ ከሄድሽ ሂጂ ፈታሻለሁ እየተባለ እሱን ሰታ ማይፈቷሉ አሁን ግን ምንም አልሰራችም ብዙም አልቆየችም መጣቸው መመለስ ብቻ ነው ስትመለስ ቀልቧን የሚጠግድ ነገር መስጠት ነው ወሊል ሙጠለቃቲ መታዑን ቢልማዕሩፍ ቁርአን ነው የሚናገረው ሐቀን على المتقين የሚለው ለተፈቱ ሴቶች ያው የተለመደ የታወቀ ጥሩ ነገር መጣቀሚያ የሚሆናቸው ለለቱ የሚደሰቱበት ነገር መሰጠት አለበት ሐቀን على المتقين አላህን ፈራልን በሚሉት ላይ ተገቢ ሲሆን ይከፈላል ነው وللمطلقات متاع بالمعروف حقا على المتقين ان كل مطلقه لها على زوجها ان يمتعها ማለት ነው አሉ ሼክ ሳሊ ሲፈሰሩ ሻህ አብዱራህማን ሳዲ ويعطيها ما يناسب حالها وحاله وحالها የባሏን አቅምና የሷን ማንነት ያገናዘበ ስጦታ ሊሰጣት ይገባል ነው ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ተብሎ የለ ዲሃው እንደ ሀብታም ክፈል አይባልም መቼም وان ذلك حق ይሄም ደግሞ አግባብ ነው انما يقوم به المتقون ይሄን ተግባር የሚተገብሩት አላህን የሚፈሩት ናቸው የማይፈሩት ማይቀሙ ነው فإن كانت المرأة لم يسمى لها صداق وطلقها قبل الدخول فتجب عليه المتعة ይሄን ያህል መህር ሳይባል አግብቷት قبل الدخول ሳይሆን ሳይገናኙ ከፈታት ያው የሚመስለውን ነገር እንደ ባልየው ድህነትና ሀብታምነት ሊሰጣት ይገባል ነው ሲያገባት ይሄን ያህል ጥሎሽ እጥላለሁ ብሎ ከሆነ ሳይገናኝ ከፈታት ግማሹን መስጠት አለበት ግማሹን ሰጥቶ ይሸኛታል እ ግንኙነት አድርገው ከሆነ ያው መህሩ መህሯ ነው ጥሎሽ ጥሎሻ ነው ሙታው ደግሞ ይወደዳል ነው ማለት ሙታ እንደገና ደግሞ የፍች የሚሰጣት ነገር ደግሞ ሊሰጣት ይወደዳል ለማንኛውም ሁሉም ሐቅን አለ ሙተቂን ነው ይለናል አላህ Subhanahu Wa Ta'ala መልካምን ሰምተው ከሚሰሩት መጥፎ ነገር አውቀው ከሚርቁት ያደርገን ይላል የዛሬው ደርሳችን የመህር ጉዳይ ነው በዚህ ተጠናቋል ቀጣዩ ድግስ ነው ድግስ ደግሰው ጋብቻ ነው የሚቀጥለው ኢንሻአላህ ባረከላሁ ፊኩም